አፎን አይላ በሉኝ ማለት ነው እንጂ አፍቶ አና ይሉ ትቻለው ነው አይደል? አዎ እኔ አዎ። እንዴት ናችሁ? ሰላም ናችሁ እንዴ? ኑር ያንተን ውሃ እያስታውስኝ አይሽ በውዳ አሁን መጥቷል። እንዴት ናችሁ? ሁለት ፕሮግራም ሳልጨርስ ነው የመጣው። የእናንተ አላችሁ እንዴ? እንበላላችሁ እንዴ? አንተ ብቻ እኮ ነው ያስታውስከኝ። ሌሎቹ እንትን አላሉም። እሱን ወከለ ነው እሱን ወከለ ምን ወከላችሁ? እሱን ብቻ እንትን አላችሁ። አንድ ሰው ከደወለ ይበቃል። አንድ ሰው ከደወለ ይበቃል ብለን ነው። ይህንን ካንተ በፊት እንትና ነገሮች ነበሩ። ነገር ግን ትንሽ ጀማዎቹ ባለፈው አንድ ነገሮች ነበረ። ምንድን ነው ጀማ ግቢ አንዳንድ ደግሞ ይሄን ያህል ይሄን ቁርአንና ፍርቃዎቹ ምንድን ነው ብሎ ነው እዚህ ጋር የሰጡልኝ እዚህም ደግሞ ከዛ ይበልጣል መቼም መንሀጅ ሰለፍ ለሴቶች ምን አድርገዋል እነሱ ለመናጅ ምን አደረጉ የሚል ነው። ይሄ ጥሩ ነው። አልሙሂም ኢንሻአላህ ኸይር ነው። የራሴን አለ አልሙሂም ኢንሻአላህ ኸይር ለዛ ነው ያሳለፍ ነው። አፋ አድሩ ሳሚ ሁኔ ሳሚ ሁኔ ስንት ሰዓት ነው የቆያችሁ? ስንት ሰዓት ነው። ለዚህ አፎን አለ ማለት ነው ጋ ጀማ በተረፈ ናቸው? ቃል ነው ለዛ ነው ትንሽ ሀቅ መናገር ነው። ማን ስሙ? አሁን አልመጣም እዚህ እሱ አስታውሽ የሆነ ነገር ማን ነው? ስላልኩን እንጂ ከዚህ ተነስቼ ሌላ አዳማ እየሄድኩ አይደለም እንዴ? ሀዋሳ አልከበደም። ያ ደምላ ወንዶ ደግሞ እናንተ ነው የሚወደኝ። ወንዶ በፊት ጥሩ ነበረ፣ አሁን አልሄድም። ባለፈው ና ተብያለሁ፣ አልሄድም። ግን የእናንተ ግን እሄዳለሁ ብዬ ቃል ነው የተናገርኩ ረመዳን በፊት። አሁን ረመዳን ውስጥ ደግሞ እመጣለሁ። ግን ያው ዋጅብን አለየ ኢንሻአላ። የቱ ስንተኛ ሰፋ ነው? መቶ ለምን ጠፋ? ተምኪ ምን መጥቼ ክታቡ አልቆ የለ እንዴ? ወደ ስንት ክታብ ነው? ስምንት አይደለም። አዎ ስንት ስንት ነው? ከትላንት ወዲያ ነው የጨረስኩት። ዛሬ እዚህ ትቆያለህ ወይም አንድ ሁለታችሁ ከሁለታችሁ በሉ እሺ፣ አነቅሩ እሺ። ይሄ አሁን ገና ነው። እም እሺ፣ እዚህ ነው። طيب እሺ እም قال المؤلف هذه تسمى خطبة الحاجة إيه امم ይመረጣል እችኛው መላማት ሁሉ ጊዜም ደግሞ እነ አልሐምዱሊላህ ነሕመዱሁ ወነስተዒኑሁ ይህም ማለት ይመረጣል ብስሚላህ ወልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ይህም ደግሞ ጥሩ ነው ነገር ግን ያኛው እሱ ያለው ይመረጣል እሺ ወላሁ ሌሎቹም ወሱ አለ ወሱ አለው አልመሕሙዱ ሁወ አላሁ ስብሓነሁ ወልሙሰላ ዐለይህ ሁወ አልአሚኑ ወአህሉ ወልመድኡ ለሁ ብሰላሂ ሁወ አስሓቡ የተለያዩ ኹጥባዎች አሉ ሐሰብ አልሓጃ እስትሂላል ከመውዱዕ ጋር የተያዘው ግን ከሁሉም የሚበልጦ እሱ ያለው ነው እሺ ያለ قال المؤلف رحمه الله تعالى والإيمان بأن الإيمان قول وعمل ايش ونية إصابة وإصابة عند أهل السنة والجماعة يزيد وينقص واضح نو أما عند عند من عند المرجئة هو قول واعتقاد نو عمل اللم واضح نو عمل اللم عمل اللم خلاص من قال شهادة لا إله إلا الله بلسانه مؤمن بقلبه إن لم يصلي وإن لم يزكي فهو مؤمن عند المرجع سموا ملجئا لأنهم يؤخرون مسمى الإيمان تأخير سلم ما درقوا سراي لم سلمنون بالش يلا جزاك الله خيرا وينقص ويزيد ما شاء الله طيب ايش يزيد ما شاء الله أشربك الله من رحيق الجنة وقدمك ثم من معك ثم تراك منه ذمون ده ايشي <laughs> قص بلو ما تكون انت قبا بوالا ايشي بانت <laughs> يجنو بلو جنات ايشي ايشي إيه؟ طيب ايش يتوقعنا ايشي يتوقعنا ايشي طيب ወኢሳባ ማለት ሙዋፊቅ ለልክታብ ወሱና በለው ወኢሳባ ማለት ሙዋፊቅ ለልክታብ ወሱና ሱናና አይዋ ከሱና ጋር ተውፊቅ ማን ሰዋም አሁን አለበት ማለት እኮ ነው ደለጉ ክላስ ካለው ጥርት ያለው እንደሆነ ግን ከክታብና ሱና ጋር የማይሄድ ከሆነ ጥሩ አይደለም ያሲን ይወዳሉ እዛ ዩኒቨርሲቲ ውስጥ እንደዚህ ታደርጉ ስትወጡ ነው አቡ ፋጥማ ሙደርሱስ ሁሉም እሺ ያለው ጥሩ ሲማ ነው ማሻአላ ሌሎቹ ጥሩ ሲማ አይደለም ግን አይከልኩም ሙጠዋ ምናምን አለኩም እ እ ሉገት አልዓሚያ ነው የዓሚያ ዝም ብሎ ከተሞች ምናምን የምናገር አረብኛ ነው እንጂ ሙጠዋ ማለት ሙርኺ ማለት ነው። ጠጉሩን የሚያረዝም ማለት እኮ ነው እንጂ በሱናዎቹ የሚሰራ ማለት ነው። እሺ የላ እሺ عند أهل السنة يزيد يزيد بالطاعة وينقص بالمعصية يزيد بالطاعة وينقص بالمعصية أنا قال لي لأن أنتم دمو كتاب يونيها جاء الله أنت نادر قلن كتاب دمو تهرم لي يوني كتاب إن شاء الله لا شمس ولا مصطفى عندك ليش يلا اه حتى لا يبقى منه شيء ها حتى لا يبقى منه شيء منم دمو يسكما قرات ما تكونوا የዚሁ ማሻአላ ቁሱ እንደውም ይጎላል እስከማይቀርማት እኮ ነው ቃሉ አነ ልሙእሚነ እያዘን ብላ ኢዛ ዘና ዝሙት የሚፈጽም ከሆነ እንደ ዳመና ሆኖ ይቀራል ሱስ ሲፈጽምበት ሰዓት በዛን ሰዓት እንደ ዳመና ሆኖ ይቀራል ማን ነው ኢማኑ ፈለማ እሱ ፈጽሞ ከሰራ በኋላ ይመለስበታል ላኪን በዛን ሰዓት ከባሪ ስለሚሰራ ሰውየው ምን አህል ናር ነው ይላሉ አልሙዕተዚላ አህሉ ሱና ኢንሻ ገፈር ለሁ ወኢንሻ አዘበ ተውበት ካደረገው ከዝሙትም ከከባሮቹም ኢንሻ ገፈር ለሁ ወኢንሻ አዘበ ነው ጠይብ እስከማይቀርለት ማለት እኮ ነው ሐራም ከሰራ ዝሙት ከሰራ ሀምርን ከጠጣ ስሪን የሚሰራ ከሆነ ምንም የሚቀርለት ነገር የለም ከኢማን ወለው ሐበተ ኸርደልን ሰናፊ ታውቃላችሁ እንዴ እሷም ያክታክልም ايش متاكلم كون الايمان في اللغه في اللغة في اللغه الامهريه وفي اللغه الاوروميه لا يا اخوان في اللغه العربيه ولو مم. ليس مختار اللغه الاوروميه ተማር ካልተማር የራሴ ጉዳይ ምንም ተነሳብ አታገኝም አማርኛም እንደዛ ነው ሰዓብ ግን የምታገኘው አልኢህቲማሙ ቢልሉጋ አልአረቢያ ትኩረ ማትኩር አለብህ በአረብኛ ላይ ደግሞ ማሰብ አለብህ ኢነሃ ሉገቱ ልቁርአን አልከሪም ወሉገቱ ነቢና ስ ላ ሰለም ወሉገቱ አስሓቡ ወሉገቱ ሰለፍ ሳሌህ ኢሌላን ደግሞ እነዚህ በላቲም ምናምን መጠቀሙ የለይሰ ሉጋ ሙክታር አይደለም ጥሩ አይደለም ጥሩ አይደለም ዋድህ ነው ጥሩ አይደለም أن الذي يكره اللغة العربية قرآن ترطول ما تكونه عربية قون كان يمتلا سو قرآن تلتوال ما تنو يلا ايشي والتصديق الجازم ايوه إمام مالت بعربية قون قاو ليس استليشي هو التصديق الجازم تصديق مات اونت مادرج አልጃዝም ቁርጥ ያለውን በለው አልዓዝማ ትኮ እኔ ወደ ሐዋሳ አልመለስም ጃዝመን በለው አስላም ፈጽመ ትምህርትን ትቻለሁ አልመለስም በቃ ከተመረኩ በኋላ ምን ትመለሳለህ ሰርቲፊኬት ልትቀበል ወይም ወደ ሌላ ቦታ እንድልኩ አገራቸው እዛ ጋር ነው የተወለዱ እዛ ጋር አይቀመጡ እነሱም ደግሞ ወደ ሌላ ቦታ ይሄዳሉ አላህ እሺ እንደ አላህ እንደፈለገው ነው ሰብሽር ኢንሻአላህ الذي معه እዛው አላህ አዝገኝላ አብሽር ኢንሻአላህ እሺ الذي يلا كنت هري. እሺ لا يعتريه شك ማ ኢማን ትክክለኛ ጃዚሙ ምንድነው ወለዚ ላ ያዕተሪህ ወደ እሱ የማይመጣው ጥርጣሬ የሚባል ላ ያዕተሪ ማለት ላ ያዕተሪ امتناء منه አይዋ ኢእቲማን ማለት አይዋ ተስዲቅ ማለት እኮ ነው ትክክለኛ ተስዲቅ ማለት እኮ ነው ቃለ إن الذي إن أستمارك إن ممهرك أو إن مدرسك مدرسك ትክክል በእውነቴ ያንተ መምህሩ ትክክለኛ ነው እዚህ ላይ እናው እናው ሙደርሱካ ትክክለኛ ነው ካለው መምህሩ ትክክለኛ ነው ካለው ሸክ አለበት ነገር ግን ያንተ መምህሩ በጣም ትክክለኛ ነው ካለው ሸክ ያስፈልጋል አያስፈልግም ኢትማት ተስዲቅ ማለት እኮ ነው ትክክለኛ ይቅራል እያደረገው ወለዚማ አሁን እሺ ግልጽ ነው ያ ኢኽዋን ያልገባችሁ ወላ ወላ ያእቲህ በለው ወላ ያእተሪ የምለው ወላ ያእቲህ በለው ወደ እሱ ምንም ሸቅ ጥርጣሬ የሚባል የማይመጣ ማለት እኮ ነው እሺ ይባላል በአረብኛው በአረብኛ ማለት ተረፈ በአረብኛ አመነ ለሁ ማለት ሰደቀሁ እሺ ሰደቀው ማለት አመነ ለሁ በእሱ አምኗል ማለት ሰደቀው አረጋግጧል ማለት ነው። وما أنت بمؤمن لنا ልጆቻችሁ የያዕቁብ ልጆች ለአባታቸው እንደዚህ ይላል እንደዚህ ይላሉ አንተማ እኛ ደግሞ እውነትን ብንነግርህም አይዋ አይዋ እኛ ነታምነንም ቃለ እና እና ኩና ነስተቢቁ ማዕ ዩሱፍ አሉ እንዴ ከዩሱፍ ጋር እየተሽቀዳደመን እያለን ተኩላ ግን መጥተው ዩሱፍን በላብን አሉ ወጃው ዒሻአን የብኩን አይዋ ምሽት ሰዓት ደግሞ ካለህ በኋላ እያለቀሱ መጡ አይዋ ወለጠኹሁ ደግሞ ሊባሰን የሱ የዩሱፊን ደግሞ ልብሱን ደግሞ በእንትና አደባልቆ ከነደማት እኮ ነው ዝም ብለው በጎቻቸውን ገለው ነገር ግን አባታችን አሉ እኛ ግን ተሽቀዳድምን ነበርን ዩሱፍ ከኛ ጋር ስራራጥ በመሀል ተኩላ መጥቶ በላ። ወማ አንተ ግን ምን ምን አላ እቺኛን ቃል ለምን ተናገሩ እ ሸክ ለምን ያመጣሉ? ከዚህ እንጨት ውረድ ካለው ይወርዳል። ዋድህ ነው። ውረድ አልነካም ካለውስ እ አልነካው ሰውየው ማውቅ አለበት። ዘጋ ያለው አልነካ ያለ ምን ጨመርክ? እሺ የለው ነው። የለህ አይ ለስተ ሙሰድቂ እሺ አይ ለስታ አይደለም አንተ እውነትን የምታራገን የምታደርገን ወይም ደግሞ የምታረጋግጠን እኛ የምንለው ነገር የምሰማ አይደለም ተፈትና ያለፈው ሳምንት አህመድ ለፈተና የቀረ ባለፈው ሳምንት አይደለም እውነት ነው ማን ፈተና እንዳለ እስቲ ለአንተ አንተ እንትና ምለው እስቲ የሚያውቋሉ ልጆች ማን ማንም አላውቁ አያውቁ አልገባም። ጥያቄ አልገባም አልገባም ጥያቄ እዚህ ፈተና እንዳለ ማንም የነገረ ሰው የለም እያለ መስሎኝ እኔ ያልኩ አንተ ፈተና እንዳለ ያውቃሉ ጀማዎቹ የት እዛ ፈተና እንዳለ አዎ እነማን ናቸው በን ፍቃድ እኮ ልክ ያለ አንተም ልክ አላው እኔ ልክ ያለ አዎ እኛውን ሰደቅናሁ ዝም ብለን ለምሳሌ ያህል ነው እንጂ አብሽር ኢንሻአላህ ለምሳሌ ያህል ነው እንጂ አይዋ ሰደቅናሁ አመና ቢህ ማለት ሰደቅናሁ ማለት እኮ ነው አመና ቢህ አመናል ማለት ሰደቅናሁ ነው እሺ فآمن له لوط فآمن ايوه فآمن له الملوك ማለት ነው ሉጥ አመነበት እሺ ያኔ ሰደቀ አማሁ ኢብራሂም إبراهيم አይዋ ኢብራሂም ያለውን ያጎቱን ነገር ደግሞ ያጎት ልጅ ናቸው ሙሐዲሶቹ እንደሚናገሩ እሱ እንደ ሐዋሳ አካባቢ ነው የተላከው ሉጥ ዋድህ ነው ኢብራሂም ደግሞ እንደ ሻሸመኔ አካባቢ ማለት ነው ወይም ደግሞ እንደ ኮፈሌ ዋድህ ነው ይላላካሉ በደብዳቤ ይጻጻፋሉ ማለት እኮ ነው ፈአመነ ማለት ሰደቀ አማሁ አጎቱ የሚናገረው ነገር ደግሞ እውነት አደረገ ወይም አረጋገጠ ዋድህ ነው ያ ኢኽዋን طيب እሺ أما الإيمان في الشرع ዋድህ ነው ይሄ በአማርኛ ቋንቋ ነው ያልገባ ሰው ማጠየቅ ነው طيب እሺ فإنه في الشرع في شرع الإسلام ما تكون ليس في شرع من قبلنا ولا في شرع من بعدنا يلم كان يبغى لا إلى شرع يلم شرع أمة محمد من ننجيش فإنه اعتقاد بالقلب إيه بيتقاد بالقلب نشيم ونطق باللسان وعمل بالجوارح الناس يتشنيان يمجرشا تفعل ما تكونوا يزيد بالطاعة وينقص بالمعصية نعم ولا يكون الإيمان إلا من مجموع هذه الأشياء كان نزي ما تكونوا كان نزي شوف ከነዚህ ሶስቱ ጥቅልል ያለው ነገር ነው እንጂ ከዚህ አይወጣም። ሚን መጅሙዓት ከነዚህ የተሰባሰበው ወይም ከነዚህ ጥቅልሉ ደግሞ አይወጣም ማለት እኮ ነው። አንደኛው ኢዕቲቃዱን ቢልቀልብ ወንቁጡ ወንጥቁን ቢልሊሳን በቀልብ ማሰብ ነው። በምላስ ደግሞ መረጋገጥ ወይም መናገር ነው። በስራ ደግሞ መተግበር ነው። በተጨባጭ ማሳየት ነው። ዋضح ነው ያ ኢኽዋን طيب እሺ أما الذين واضح ነው هناك مرجئه الفقهاء من تبالج እነሱን ደግሞ ኢማን ያም ከስራ ጋር ያለም ይላሉ። አንተ በትክክለኛ ካመንከው ቀልቢ ካራገጠ በአፊ ደግሞ በምላስ ካልከው ምንም ችግር ይብላለሁ። ሰላት ከፈለክ አሳለፍክ፣ ሰገት አልሰገት የራሱ ጉዳይ ነው። ኢያዘን ቢላህ ከማ ተቁሉ ልሙርጂአ በለው። እሺ ሼክ አልባኒም በዚህ ይነካሉ። ሰምታችኋል? አዎ እንደዛው አቡ እሳቸውን ደግሞ እንደዛ ይነካሉ። ይሄ ጥሩ አይደለም ነው ውስጡን የማያውቁ ነው አዎ ፍዮች ናቸው ምናምን እንደዛ ያሉ አላኩልም በሩን ዝጉ እናንተ እሳቸው እንደዛ አይደለም ሼክ አልአልባኒ እሳቸው አመልም ከሚሰማው ኢማን ነው እንጂ አመል ለኢማን አያስፈልግም ነው አመል ኢማን ውስጥ አይገባም ነው الذين امنوا وعملوا الصالحات نعم سؤال ኡሙም ነው እንጂ እሱ እንትን አይደለም አላ ኡሙም ነው እንጂ ተፍሲስ ላ ሌላ አለ እም ኢዕመሉ ማ ሺእቱም ያለ ነው እንዴ فإنه بما تعملون ولم يقل بصالحات الأعمال እም በሉ እሺ فمن آمن بقلبه ولم من يؤمن بلسانه لم شوف يكن آمن مؤمنا. بقلبه بس الله በዚህ شوف توحيد الربوبية الله እንዳለ ያውቃል واضح ነው لكن لم يؤمن ብልሳኒህ በመላስ ግን አያለውም አያረጋግጥም እሺ ወለም የኩን ሙእሚንን እሺ ኢነ አላህ ጀለ ወዐላ ቃለ ፊል ኩፋሪ ቀድ ነዕለሙ ለያሕዝኑከ አለዚ የቁሉን ቀድ ነዕለሙ እኛ በእርግጥ እናውቃለን አንተን የሚያሳዝን የሚያስጨንቅ ነገር እናውቃለን ይይ ግልጽ ነው ያ ያ ሙሐመድ እኛ እናውቃለን የሚያሳዝን ነገር የሚያስጨንቅ ነገር እናውቃለን እነሱ ከሚሉት ነገር እነሱ ከምላች ላንተ ከሚሉት ነገር እንዲያስጨንቁህ እንዲያባብሱ ደግሞ እናውቃለን። ዋብህ ነው ፈይን ዋዶ ይሄ ምንም አያሳስብናት እኮ ነው። እዚህ ላይ አልገባችሁ አሁንም እደግማለሁ። ቀድ ነዕለሙ እኛ እንረዳለን እናውቃለን። እነሱ የሚናገሩትን ነገር ደግሞ አንተን እንደሚያሳስብ እንደሚያስጨንቅ እናውቃለን። ነገር ግን ደግሞ አያሳስብህ። ዋድህ ነው እንዴ ያ ጁሪስ ለይሰ ቢዋድህ ايش ليس بواضح ايش فإنهم لا يكذبونك ولكن الظالمين ولا فإنهم እነሱ ደግሞ ያንተን ቃል እንቀበለን በማላታቸው አንተን አላስዋሹም ደግሞ አላሾፉበትም በአንተ ላይ ነገር ግን ደግሞ ወላኪን ዛሊሚን ራሳቸውን የበደሉ ሰዎች ደግሞ ቢአያት ላይ በእኛ አያን ደግሞ የበደሉ ደግሞ ያለማመን ማትኮ ነው አንዱ አያ ደግሞ ማ ያምኑ ቢሃ እሺ ወላኪን ዛሊሚን ቢአያት ላይ ቢዓላማት ላይ የጀሐዱን ዩንኪሩን በለው ዛሊሞቹ ደግሞ የአያውን ደግሞ የምትለውን አያውን ደግሞ ኢንካር ያደርጋሉ አያምኑበትም እዚህ ላይ ደግሞ ምን አመጣው ምን አለው ምን አለው የጀሐዱን አለው እዚህ ላይ ደግሞ የጀሐዱን የሚለው ስለ ሙሰመል ኢማን ነው ይሄ ለካ ሰዎቹ ደግሞ አይወ ኢንካር ያደርጋሉ ናቱን ቃለ ፍርዐውነ وقال وقال في فرعون قال لقد علمت ما أنزل هؤلاء إلا رب السماوات ሙሳ እንደዚህ እኮ ነው السماوات والأرض እሺ ሙሳ ቃለ ለቀድ አሊምተ ማ አንዘለ ሙሳ ነው የምለው ይ ሙሳ ነው የምለው ለማ ለፍርዖን እያለ ነው ወቃለ ፊ ፍርዐውነ ለቀድ አሊምተ ማ አንዘለ ሃኡላ ኢላ ረቡ ሰማዋት እነዚህ ሰዎችን ደግሞ እነማን ናቸው እ የፈጠራቸው መክሉቆቹን ደግሞ አላህ በቀር ደግሞ ያላወረደ ሰው የለም ይመንበት አለው ማን ነው ሙሳው እሱ ደግሞ ማዕልምቱ ለኩም ምን ኢላህን ገይሪ ማዕልምቱ ለኩም ምን ኢላህን የለም ቁርአን ውስጥ የለም የለም ማዕልምቱ ለኩም ለእናንተ አላወኩላቸውም አልተረደሉ ለእናንተ አልተረዳውም ከኔ ውጪ ደግሞ ሌላ ጌታ አለ እንዴ በልሺ በእንትና ነው አያቶቹን አሁን ይሄ አሁን ደግሞ ለሁ እ አይወናም በዛ ነው እሺ طيب እሺ እነዛም ደግሞ አንበጣው ደም ወንዛቸው ደም ማሆን አይወ ሌላ ደግሞ የእጅ አሳው ብትር ዋድህ ነው ሌላ ከናዚርና እንትና ወደዛ መለወጡን በቅመል ምናምን እነዚህ ቅመል አይወና እጃቸው ላይ ያ ዘንብላ ብርሃን ያ ዘንብላ ግን እነዚህም በላ አላመኑም በእነዚህም በልሺም وقال جل وعلا عن الكفار الذين كذبوا بآياته وجهدوا بها واستيقنتها أنفسهم وأنكروا وحده الله فروا وأظنوا وأنكروا ولو إنكار درجوا بها وجهدوا بها منون وحدانية الله ولو زيلا دمو وجهدوا بها وحدانية الله ወስተይቀነትሃ ነፍስያቸው ደግሞ እያረጋገጠች እውነት እያለች ደግሞ እነሱ ደግሞ እንባሉ ዙልመን በሎ አንፉስሁም ዙልመን በበደልና ደግሞ ራሳቸውን ከፍ ለማድረግ እንባሉ አንቀበልም አሉ ሹፍ ወጃሃዱ አንከሩ ዋህዳኔት ላህ የአላህን ደግሞ شوف ወደ እነሱ ዋህ ያደረገውን ነገር إنكار አደረጉ አንቀበልም አሉ ነፍስዮቻቸው ግን ደግሞ እያረጋገጠች ይሄ ነገር ትክክል መሆኑን እያወቀች አንቀበልም አሉ። ለምኑ ምክንያቱ ሊአጅል ዙልም ወልኡሉ ወልውጃም ለዙልምና ለበደልና ለራሳቸውን ከፍ ለማድረግ ብሎ እኮ ነው እምቢ ያሉት። ዋዝኑ ሀቅ መሆኑን ያውቃሉ። ግልጽ ነው። الإيمان بالقلب ዋዝ ነው ያ እኽዋን አልገባም። አሁን አልገባም እ طيب እሺ الإيمان بالقلب وحده لا يكفي ሌሎችም كما እያሉ አለ አንተ تقوله ብቻ ነው المرجئة. ኢብራሂም ነው የአዩሀል ኢብራሂም እም እያሉ እኮ ነው ያለችው። طيب እሺ فالإيمان بالقلب وحده لا يكفي كما تقوله المرجئة እንደ ሙርጂያ ደግሞ እንደምናገሩ ከሆነ በልብ ብቻ ካመንኮ ይበቃል እንደሚሉ አይደለም፣ አይበቃም። እሺ ليس بإيمان ይህ ኢማን አይባልም። ለምንድን ነው ኢማን مرجئة الفقهاء ለምን ተባለ? አንተ እኮ ነው በዛ ላይ እንትና ለምን ተባለው? ዛዛባንህ ፉቃዎች ብዙዎች ስላሉበት አዎ ብዙ ፉቃዎቹ በዚህ ሰዓት ስላለበት ነው ያላ وكذلك الإيمان باللسان وحده أيضا أبا حنيفة እንጠላል ወለም ዩኒቨርሲቲዎቹ ዩኒቨርሲቲዎች እንዳለ ሙስሊም ዩኒቨርሲቲዎች እንዳለ ወላሂ የሆነ ነገር እንደሆነ ሸሪጥ አሰምቼ ነበር ልጆች ካሴት ሀልተዕሪፉ ሙብተዲያ ታውቃላችሁ እንዴ? ሙርጃን ታውቃላችሁ እንዴ? ማን ነው? አባ ሐኒፋ ይላል። ይህም ብሎ አማርኛን ያውቃል እንጂ ምን አረብኛ የማያውቀው ላለ ጉራጌ ሳይሆን አይቀርም። ወሎዮቹ እንደዛ አለ። እኔ እንደሰማ ለኔ እንደገባ ሆነ አይደለ? ጉራጌ ነው። አልሐምዱሊላህ ወላ አላውቅም። ረዱ ጽፍ አለው ሶስት ሉክ ጽፌ ነው የሰጣው በከድር ማህረማ ዩኒቨርሲቲ ያለው እናውቃለን ስላሉ ወንድም ድን ጽፌ ሰጥቻለሁ። ምንም አልመለሰልኝም። ከነ አድሬስ ምናምን ሰጥቶልኝ ኢሜልም አለኝ ወላ ማረጃ ላንተ ይገባል። የአባ ሀኒፋን ደሞ ለስላሳቸው መናገር ቀርተ እንዶ የእሳቸውን ደሞ ልብስ ማጠብም ደሞ ላንተ አይገባም አልኩ። የእሳቸው ልብስም ደሞ ብኖሩ በህይወት ጃህል ነው። ሀዲስ የማያውቅ ሰው እኮ እንደዚህ የሚናገረው። ሂድና እስቲ በዚህ ከነሳፋ ኢማም አዛህቢ ያለው ይህ ወሌላ አይማዎቹ ያለው ኢማም አልከውተሪ ያሉት እነዚህን ተመልከት እስቲ ካንተ በላይ ነው ብዙ ዕልም ክታቦችን ያላቸው ሰዎች ናቸው ተመልከት ማረጃ እስካሁን ከፈለግከው ሻሸመኔ ነኝ ዜሮ አምስት አልቀን አስመራና እናጠይቀኝ የመሳፈራው እኔ ነኝ እችላለሁ እኔ ወላሂ በጀማ ፊት ስንት ወር ነው አሁን ስምንት ወር ነው ስንት ማላ አይና ለአለሁ ማታ ያ አኪ ሰው እንደዛ ነው። ታውቃላችሁ እስቲ አውዝ ቢላህ ብነስ ያ አኪ بالدليل ዝም ብሎ አለም አንድ አይማ ወይም ከተናገረው ያቺን አንድ ቃል ይዞ ያ ይዘንብበታል በዛ ላይ طيب يلا ايش انا يا اخي ما رايت امم لأن هذا الإشي وكذلك الإيمان باللسان وحده ሼህ ሰይድ أيضاً ሱሪ ሀራም ብሏል እያሉ ነው አነ ሰምታችኋል አይደለም <laughs> እዚህ ደግሞ የእሳቸው የዛ ሰውን እያስከፈሩ ነው ይላሉ። አንዳንድ ይና ሴቶችም ይናገራሉ። ሱሪ ሐራም ብሏል እያለለም ነው የሚደውሉት። ነይ ናይ መንገድ ላይ ደግሞ ወደ ዜሮ ሞባይል ምን ነው ሞቢል እየወጣው ነኝ መንገድ ላይ አውጪ ናይ እያልኳት ነው። ለአንዷ እንደዛ አልኳት <laughs> አዎ ሀራም እና ሀላል መሆኑን እስቲ ወደ ሞብል እየወጣሁ ነኝ መንገድ ላይ አውጭና በዚህ ነኝ እና ይዘ እም አጠፋኝ እንዴ የለም እጂ وكذلك الإيمان باللسان وحده أيضا لا يكفي ናም لأن هذا إيمان المنافقين ናም يقولون بألسنتهم ما ليس في قلوبهم ሸምሱ እንደዚህ ነገር አቡ ፋጢማ እንደዚህ እናደርጋለን ሙስሊሞቹ በጣም ተቸገሩ ኢኳኖቹ ሀገሮቹን እያበላሹ ነው ጀማዓት ተብሊግን ደግሞ የበለጠ እነሱ ደግሞ ጥሩ ያለው ለአንተ መጥቶ እንደዛ ይላል ተምኪን ጋይድና ባቴ ሸምሱ ጥሩ ያለ እ እንዶ ደረሰ ቀርቶ እሱን ብናባሩ እንደዚህ ብናደርገው ሰውየው ምን ነው ያማል طيب እሺ إذن هكذا ጥሩ እሺ ሙጀይድ እሺ ተኸሱስ በአንዳንድ ጊዜ በሀቅ ካልሆነ በስተቀር ነቢዩ ስ ሰለም አስፈላጊ ከሆኑ አለት አስዋቱሁ ወአሕመረት ዐይናሁ ካነው ሙንድር ጀይሽን አስፈላጊ ከሆነ ድምፅህን ከፍ አድርገ መናገር አለብህ። እሱ ደግሞ በእንትና ላይ በብር ላይ ነው እንጂ ከተዘለምከው በአንዳንድ ነገሮች ነው። ይሄ ደግሞ ላ እንትና በጂሃድም ደግሞ ለማድረግ አንድ ሀቅ ከሊማዎችን ለማስተላለፍ ይቻላል። ዝም ብሎ ማጮህ እሺ እንዳ እሺ የለው والإيمان بالقلب والق والق ወኢማኑ ቢልቀልቢ ወልቀውሊ بالقول بالقول بالقلب والقول ቢልሊሳኒ ፈቀጥ ላ የክፊያን لا يكفي ኢማም ደግሞ በልብና በምላስ ማመን አይደለም بعد المرجئة ላ የክፊያን አይበቃም ኢዘን ከማ ተቁሉ ባዕዱ ልሙርጂ አንዳንድ የሙርጂያዎቹ የሙርጂ አሻ- አሻራዎቹም አሉ እሺ هذا የሙርጂ لا يكفي. አሻዕራዎችም አሉ አሻዕራዎች أن الله في كل مكان ثم الجهات ست ما و- فوق ما وراء ويمنة ويسرة بلا وراء ثم الجهات ست አቅጣጫ ነው እ? ሰሜን ሰሜን ምዕራብ ምስራቅ ደቡብ እ? ፎቅ ታህት አላህ የት እንዳለ እናውቅም ከነዚህ እጅ ያላሉ አዑዙ ቢላሂ ሚነ ሸይጣን ረጂም በዚህ ድንጋይ ወላሂ እንትና በለውን <laughs> አፈረባት ነው ያፈ ሸይጣን የት እንዳለ እናውቅም ይላል አዎ እኛ ግን እናውቃለን ፈውቅ አርሺህ ባኢዱን ባኢኑን ምን ኸልቂሂ ናም እሺ هذا لا يكفي አይበቃም لا بد من ላቡደ العمل ዋጅቡ በለው من العمل بالجوارح ايوه لابد من الامر بالجوارح እሺ الذي يؤمن بقلبه وبلسانه بالجوارح በአካል ማለት እኮ መዝኛት ነው ቤት ቁጭ ብለ ላ ኢላሀ ኢላላህ ሙሐመድ ረሱሉላህ خلاص ካልኮ ይበቃኛል ማለት አይደለም አቡ ጃህልም እንደዛ ኢማን ነው ሙእምን ነው አቡ ጃህል ለሀቢም ደግሞ ሙእምን ነው በን- በተለይም እነዚህ ነገር ደግሞ ስለ ክላፍ አዋሚ ፊት ለፊት ቆሜ መናገር የለብህም ቃለት ሙርጂአቱ መጂድ ውስጥ ቆሜ እንደዚህ ይሄንን መናገር የለብህም انتبهوا قالت المرجئة هكذا قالت المعتزلة هكذا ያ አኪ ጥሩ አይደለም። ለእናንተ ተማሪ ነው እንጂ ለሙብተዲ ለእናንተ ይሻላል እንጂ አዋም ምንም የማያውቀው ለካ እነዛ ለምንድን ነው ይሄን ደግሞ እንካል ያደረጉ ይላል እሱ። ከዛ <laughs> አላህ በቀልብ ካለው ቤት ገብቶ ይተኛል። ከላስ ለው ለን የሱም የላ ይሺም لا بد فالذي يؤمن بقلبه وبلسانه ولكنه لا يصلي أبدا إيشي ولا يصوم ولا يؤدي حج الفريضة ولا يعمل أي عمل لسنا يا إخوان لسنا يترجموا نور واضحه طيب إيشي هذا كافر شوف عايش سقدم حج يادرقم صلاة مبال صوم مبال انتنا يادرقم لأنه من دون السوقة أن الإيمان بالقلب واللسان فقط لمن دنو قال أخذ بسو زند بسو رأي بسو رأي من دنو إيمان مالت هو الاعتقاد بالقلب ونطق باللسان كلاس بقى سلالنه لا يصلي ولا يزكي ولا يصوم ولا يحج قال خلاص جزاك الله خيرا واضح نو وهذا هو يوطلت كافر نو يعني كافر ይሻላል كسو أرتدكسو እውነት እኮ ነው። ምን ነው ተቅሪር በእንትና ላይ ስር ተመልከቱ ሼክ ሳል الإرشاد إلى تحقيق ولا الإرشاد إلى صحيح الاعتقاد والرد على أهل الشرك والإلحاد مم. الذي يعبد القبور قبرين ما ملكه سو أيوة من انه يتابوتين ما ملك سو إشارة الخير نو كزي دمو قبرين كم يملكه ነው አልሙሂም እሺ የለው እ إذ لا بد من العمل بالجوارح أهل الناس ولا يؤدي ولا يعمل ولو كان يؤمن بلسانه يؤمن بلسانه وينطق ويعتقد تقي بقلبه ويشهد أن لا إله إلا الله وأن محمد رسول الله بن لكن ترك العمل እነዚህም ሁሉ አረጋግጧል ብሏል لكن تركه ترك ترك- تركه ላኪን ላኪን ተርከው العمل من غير عذر ያለ አመመው በሽተኛ ነው ማስገድ አልቻለም ዋድህ ነው። ማስገድ አልቻለም። ኢሻራም ማድረግም አልቻለም። ዑድር አላለም። إشارة ማመላከትም አልቻለም። إذا لم تستطع إذا استطعت فصل قائما وإذا لم تستطع فصل قاعدا ወይ لم تستطع فأومئ አመላክት ማለት እኮ ነው። ካልቻልክም ተኛ በአይን ብቻ እንደዚሁ واضح ነው። ካልቻልክ خلاص عذر ነው ይሄ። እነዚህ ከሆነ ምንም ችግር የለም لكن ተርከሁ ለዓመለ ሚን ገይሪ ዑዝሪን ላ የጅዐሉሁ ሙእሚነን أيوه ያለ عذر ደግሞ ሰላቶቹን ተወ ዘካውን ደግሞ በዑዙር ለሚሰጠው ሰው አጣው ሁሉም ሰው ገኒ የሆነ ጠዋት ከዚህ ተነስቶ ሐዋሳ ሄዶ መሳክኖቹን ፈልጎ አጣው ሻይሆነ ሲመጣም ደግሞ ሰዓት ዘመን ድሮ ግን አልፏል መጥቶ ሰውዬው ዘካውን ይዘው ጠዋት ወጥተው የሚቀበለውን ሰው አጥተው ወደ ቤት ይመለሳል وهذا في آخر الزمان ነገር ግን في أيام عمر بن العزيز መጥቷል። አይ ሰደቃ ሰው ይዞ በዑመር الخليفة الخامس ዑመር ብን አልዓዚዝ አምስተኛ ኸሊፋ በሱ ዘመን ሰው ዘካ ይዞ ጠዋት ወጥቶ እንካ አይ እኔ ጋንይ ነኝ አልፈ- አልፈልግም ይላል። እንዲህ ለሁሉም ሰው እንደዛ እያለ ማታ ይዞ ይገባል የራሱን ሰደቃ። ላኪን ይህ በአኽር ዘማን ነው ያዘን ቢላህ እም ኢላ ኢዛ ተረከ ልዐመል ሊዑዝሪን ከልመክሩህ ከልሙክረሂ ስገድ እስቲ አፈር አዝበላሃለሁ። አፈር ነው የሚያዝበላህ አንተ ወንድ ነው። እስቲ ከዩኒቨርሲቲ ነው ያለ አፈር አባትህም ስገድ እስቲ ሽጉጥ እንደዚህ እያደረገው አንተማ መኩረህ ነው። ኢላ መን ኡክሪሀ ወቀልቡ ሙጥመይኑን የለም፣ በኢማን የለም፣ ቁርአን የለም። እናንተ አትና ሐፍዙ ቁርአን ያ ለኩም ካፈዛችሁም እንዳሸሹ ለአለኩም እናንተ ያፈዛችሁ አብዛኞቻችሁ ለሪያ አናሳይን እያላችሁ ነው። እሺ አይ ስትጠየቁ በታሳዩ ምን ችግር የለም ኢንሻአላህ ሀልቃ ከዚህ ጋር ደግሞ እንደ ወስያ ሲያምላችሁ ረመዳን ውስጥ ጊዜ ካገኛችሁ ሀልቃ አድርጉና ቁርአን ቅሩ። በመጀመሪያ እሱ ይቅራ፣ ቀጥሎ እሱ እሱ ያጠፋውን ደግሞ እንደዚህ በልና ቅራ፣ እሱ ደግሞ ያስተካከለውን ደግሞ አንተ እንደዚህ ያላችሁ ሙዳረሳ ዋዝ ነው ትቀራላችሁ። ድሮ አትቀሩም? ቅሩ እስቲ አላህ ያግዛችሁ። እ? ኢንሻአላህ የለም በል እሺ እ وكذلك الذي دخل في الإسلام ወናስ ይበለው والناس والجاهل ረስቷል። ይሄ من نسي شيئا من نسي صلاة فليصليها إذا ذكرها فلا كفارة له إلا ذلك ሰላቲን ረሳ ሰው ደግሞ ትላንት ረሳው አይዋ ያስታወሰበት ጊዜ ይስገድ ማለት እኮ ነው። ሌላ ከፋራ የለም፣ ሌላ ከፋራ የለም። አስር ስለረሳው ይሄንን ያህል አምጣ፣ አንድ ፍየል አምጣ የሚባለው የለም። እሺ ወልጃሂል አላወቅም ደግሞ አላወቅም ያላ ማዕዙር ነው ጃህሉ። ነገር ግን ሼክ ሳል ዑሰይሚን ጃህሉ ሁለት አለው ይላሉ። በሼክ መሐመድ ኢብኑ ሀብ ሰው ደግሞ በጃህል ኡድራ ይደረግን ይላሉ። እሳቸው በከሽፍ ሹባት ላይ ተመልከቱ እስቲ ጀሃለም ማለት ጀሃል ሁለት ይካፈላል። እያወቀው ደግሞ ዋضح ነው። እያወቀው ከሆነ ዒልም አለው። ለዚህ የዚህ ነገር ዒልም ካለው እያወቀ ያሳለፈው። ሌላ ደግሞ እያወቀ ነው ግን ፍላጎት የለም ሰላቱን እንዳመልጠው። አይዋ አልጃህል አይዋ ወልጃህሉ ላይ ዑذር ይላሉ፣ ግን ዑذር ይደረጋል። አንዳንድ ለማዎቹ ደግሞ ግን ዑذር ይደረጋል ያሉ በሼክ ሙሐመድ ቢን አብዱል ወሃብ ላይ ረድ ተደርጓል። እሺ በዚህ ጉዳይ ወሬ ነኝ ብሎ በእንትና ላይ አይቻለሁ። አዎ እንዴት እንዲጠረጥሩኛል? እዚህ ቦታ ላይ አመደል ወደ ይልካኛ ምንትን ያላፈሰ ነገር ስላላቸው በርሳላ እንትና ላይ ነው አየው። በርሳላ ነው በእንትና ርሳላ ተዳማ አባዘል በድር አለው እኔ ጋር በእንትና ላይ አ ሰላቱ ሰላቱ الدماء ነው ርሳላ في الدماء ላይም ተናግሯል እሺ ነገር ግን ተራጁ አድርጓል ላሉ ነገር ግን ይበሉ አልማይ هذا بهتان عظيم ነው። عادي انا رايته يا اخي እያወኳለም ነው አሁን ተክፊሮቹ ብዙዎቹ አሁን ኸዋሪጆች የምንለው ሚሉት አሁን ዛሬ ላይ ያሉት መሐመድ አብዱል ወሃብ ብዙ ይጃል የለም ብሏል ነው ብሏል ይላል። በእንትና አለው ናም እኛ የፈለገው የፈለግ ነው ሰው እንኳን ረጅ አንሁ የፈለግ ክላፍን የፈለገ ነው ክላፍ እንዳለ ነው እንጂ ራእይና መልሽ ዑዙር መስጠት ጥሩ ነው እሺ وكالذي دخل في الإسلام وكالذي دخل في الإسلام إسلام وسط إن دقباو من العمل أيوة ولي إسلام وسط قبا ناس قد قن انتناطاو አፈር የለም እንዳለ ድንጋይ ብቻ ነው። በላጣ የለም እንዴ ጡብ እ ውሃም የለም ጡብም ደግሞ ምንም እንትን አያመጣም አርዱ ብረት ነው ደግሞ طيب ወይም እስልምና ውስጥ ገብታ የሚለብሰው ነገር አጣው አገርቷ እንዳለ ኩፋሮች ናቸው በል እሺ أسلم ثم مات في الحال ወዲያው ደግሞ ይሄ ሙድር ይባላል ሰለሙ ወዲያው ነው የሞተው ይይ ሰለም ያውን ከሐዋሳ ስትመጡ ደግሞ ሻጋ ሲዙን አላቸው አለው መንገድ ላይ ሲሆን ግን ሞተው። እሺ فهذا لا يحسب عليه العمل لأنه لم عمل በሱ ላይ አይታሰብም። እሺ ለأنه لم يتمكن የሚሰራበትም ወቅት የለምና وكذلك المقبول وكذلك المقبول في عقله مقبول في عقله ምሳሌ የሚያደርገው ማለት ነው ከእናንተ በማላ ምሳሌ የምናደርገው ያስን እኔን ነው። አይ አብሽርን ለምን በለው ለምን በለው ሹፍ እንዴት ነው ያስን ለምን በለው አንድ ሶስተኛ ከየት መጣ ለምን ጠይቀኛል በለው ነኝ ያስን እንዴት ነው ለምን በለው ከየት ነው የመጣው ዋዝ ነው አነ ልዑሙር ተሲሩ ብጠሪቅ በትክክለኛ እየለጅ እሱ በተቃራኒ ይናገራል አክራላ እንደዛ አድርገ መቅቡል አቅሉ ትክክል ያልሆነ ማለት እኮ ነው አንተ እንደዛ አለ መብሽር ኢንሻአላህ በአንተ ነው ምሳ ያደረገው እንጂ እ አቅሉ ትክክል ሚዛናዊ ያልሆነ ማለት እኮ ነው ማታ ነው ያደርከው ሰማ ነው ያደረኩት طيب ትምህርቱ እንዴት ነው እ ጨርሰናል እሱ ትክክል አይናገርም በቃ خلاص መቅቡል የሚባለው ይሄ ነው ገባችሁ እሺ እሺ አማማ ለምን አረግ አይዋ እሱ አማማ ስጠይቆ እሱ ነገር ይናገራል ደግሞ ጋቢ ነው ይሄ طيب እሺ كذلك المقبول في عقله هذا لا لا تمكن من العمل عمله መጅኑን አይደለም እንደ ይሄ አብሽር አንተ ለአንተ አይደለም አብሽር ኢንሻአላህ ለምሳሌ ያህል ነው أما ይሄማ إذا, መጅኑን ነው ይሄ መጅኑን ማ አይዋ ኢብኑ ነው እሺ أما إذا كان متمكنا من العمل ከየት ነው የመጣው ከሐዋሳ ነው ለምን መጣ ለደርስ ነው ይሄማ አቅሉ ትክክል ነው ናም እንደ ያስን እሺ وتركه نهائي ኒያየን ፈለይሰ ቢሙምን فهذا ዝም ብሎ ተውት ليس بإيمان. ሰላታ እያየ ወቅቱ አዛ ወጥቷል እያየው ያሳልፋል نهائي من እስከ መጨረሻው ኒያይያን እስከ መጨረሻው አሰግዶም አዛ ወጥቷል ዝም በል እባክህ ወአለይኩም ሰላም حياكم الله أكم نجا حياكم الحمد لله አዛን መጡ አዛ ወጥቷል አዎ ይይ አዛ ወጥቷል አዎ እሱ ግን ደግሞ ምን አገባ እባክህ እም የማይሽ የላ ኒሃየን እስከ መጨረሻው አዛ ወጥቶ ደግሞ ተሰግዶ ሰዎቹ ይሄዳሉ ቁጭ ብሎ እዛ ጋር ይቀመጣል ኒሃየን እስከ መጨረሻ እሺ بعضهم زاد في تعريف الإيمان كما ذكر ذكر المؤلف ረሂመሁላህ رحمه الله እንትን ያለውን ማለት ነው እ ይሄ እብድ ያለው ከምን ጋር ነው ስራውን ተወ። ልክ እንደዛ ነው የሚሆነው። አዎ ናም እንደዛ ነው የሚሆነው። ዕብድ ግን ሁለት ነው። ዕብድ ሁለት አለው ተቅሲሞ ይሄ ሁለት ከፈለው አለው። እናንተ ከኔ ጋር አለ ሰዓቱም ደግሞ ጥሩ አይደለም መሰለኝ። ለዛ ነው ምን ህክመት የጥሩ ሰዓት ማለት ይሄ እኮ ነው። መላእክቶቹ ደግሞ ቀን የዋሉ ወደ ሰማይ የሚሄዱ የሚያድሩ ደግሞ የሚመጡት ጥሩ ሰዓት ማለት ይሄ ነው። እናንተ ግን አላወቃችሁም። እዚህ ሰዓት ከዚህ ጋር ደግሞ ታኪል አድርጎ ይመጣል ሼኩ እያላችሁ ነው። እሺ ኢብድ በሁለት ይካፈላሉ። ሁለት ተቅሲም አላቸው። ዋዝህ ነው። መጅኑን ሙመየዝ ሙመየዝ መጅኑን ሆኖ ደግሞ የሚለየው ማለት እኮ ነው። ጥራው አለ ሰውየው ግን እብድ ነው። አሁን ምን ውስጥ ነው ያለው ነው? ቀን አለ እንዴ ባለግ ይላል። ማታ ሲደርስ ደግሞ ይሄ ማታ ነው ይላል። ይሄስ ምንድነው? ቀይ ነው ይላል። ቀዩ ይሄስ ጥቁር ነው ይሄ ደግሞ መይዝ ነው ያውቁት። ኑሮ ምናምን ደግሞ ከኑሮ ጋር ስለተያያዘው ወይም ደግሞ ለብስጭት ምናምን እንደዛ ያበደ ነው። ይሄ ዋዝ ነው። ሌላ ደግሞ የምጠይቃቸው ቀንም ሲባለው ማታ ነው ይላሉ። ወይም ደግሞ አንዳንዱ واضح ነው ፓንቲ ያደርጋሉ። ሌላ ደግሞ ራቁት ይላል። ራቁት ይላል። ያኛው ፓንቲ የማያደርገው እንደኔ ተድሞ ያለው ይባላል። እንደኔ ትክክለኛ እብድ ማለት እንደኔ ነው። <laughs> ገላን እያሳየ የሚሄደው እንደኔ ማለት እብድ እኔ ነው እንጂ አንተማ በደንብ እንትን አልገባበትም ይላል። እጂ ዋዝ ነው በል እሺ፣ ትክክልም አዎ፣ ያኛው ነው እ በስለነሱም ወልይ አንዳንዶች የማያውቁ ምንም ጁሃላዎቹ ወልይ ይላሉ። እነሱ ወልይ ናቸው እንዳትመለከቱ እነሱ ደግሞ አንዳንድ ደግሞ ምንም የሚያውቁ ጁሃላዎቹ አይ ኮንፈራቸውን እየ- መጠጥ እያ- እያደረጉ ለአለ እነዚህ ወለዮች ናቸው ወልይ ነው ራቁት የሚሄዱ እንጂ አረቶ እንዳትነኩ ትይ አዑዙ ቢላሂ ሚነ ሸይጣን ረጂም የላ እሺ بعضهم زاد في تعريف الإيمان كما أنا- ذكر المؤلف مؤلف رحمه الله مسألة እሺ እሺ እንደ አራተኛ ራቢያ ማለት እኮ ነው ዋድህ ነው አይዋ مندناو ከዚህ ጋር የተያያዘው ምንድነው አይዋ እንደ ሱና አድርጎ ማለት እኮ ነው እኛን وبعضهم في مسمى الإيمان قال الإيمان بالأن قول وعمل ونية وإصابة على التنيان أمر الماته واظن الزلاي أيوة نعم الشيم بعضهم زاد في تعريف الإيمان كما ذكر المؤلف مسألة رابعة وهي اتباع السنة صوابا بلو إصابة عالم دي አራተኛውን ተ- ቀውሉን ይኸው እዚህ ላይ ንያውን ኢዕቲቃዱን ቢልቀልቢ ወኑጥቁን ቢልሊሳን አይዋ ወአመሉን ቢልጀዋሪ ثم ኢሳባ የሚባለውን ጨምሮ ዑለማዎቹ አንዳንድ ዑለማዎቹ ኢሳባ ማለት ሙዋፊቀን ሊሱነት ረሱሉላህ ሰለላሁ ዐለይሂ ወሰለም አው ኢትባዕ ሊሱና ማለት እኮ ነው እሺ الإيمان قول واعتقاد وعمل وسنة ያኒ ኢትባዕ ሱና የኽሩጁ يعني ቢዛሊከ اتباع السنة. يخرج ሱና من ተከትሎ ذلك አሰውየው ከተባለው ከዚሁ የሚወጣ ማን ነው? ከዚህ ጁምላ አረፍተ ነገሩ የሚወጣ እነማን ናቸው? ሙብተዲያዎች ናቸው። በሱና የማይሰሩ በፈጠራ ነው የሚሰሩት። ዋድህ ነው። አለዚነ የተቢዑነ አልመሳሊህ በለው መሳሌዎችን ብቻ ጥቃቅም ምናምን የሚከተሉት ላለ ይሄ ሀዲስ ውስጥ አለ አለም? አዎ አለ አለ። እሱ ግን ሀዲሱን ተንትኖ አያውቅም፣ ጃሂል ነው። በል እሺ እ وهذا ذكره المؤلف هنا في قوله እም፣ نية وإصابة እሺ اعمل بالسنة بالسنة أما الذي يعمل عملا خاطئا عملاً خاطئاً ስተት የሚሰራው በቢዳው بالبدع ወልኩራፋት والخرافات ፈንቶ ትፋ- ፈንቶ ነው ምንድን ነው እንቶ ፈንቶ እንቶ ፈንቶ ነው አዎ ወይም ደግሞ ዝም ብሎ የዞረበት ማለት እኮ ነው የዞረበት አዎ ዛሬ ጄላን ይከድማል ነገ ሰላፊ ሱሪን ያሳጥራል ከነጎዳ ደግሞ ጥሙን እንዳለ ይልጫል ይሄ ነው ወይም ቶርቶራ ምንም የማያውቅ ማለት እኮ ነው ያ- ያልገባው ዝም ብለው እንቶ ፈንቶ ነው አይሺ ናም ትክክለኛ ይሄ ነው እም። المحدثات فهذا متخرف لا مالت. من ال... ايوه الذي زال عقله بلو بل በአረብኛ ቋንቋ الذي زال عقله በለው እሺ የለው فهذا لا ي... لا- فهذا لا يكون مؤمنا ይሄ ምንም አይደለም ት- ናም ትክክል እኮ ነው ትክክል ነው ኢልቲዛም አላደረገውም ዛሬ ደግሞ ከና እና ተምኪን ቤት መጥቶ ጫት ይቅማል። ነገ ደግሞ ሱሪን አሳጥሮ ይመጣል። ተነጎዳ ደግሞ የሰለፎቹን ክታብ ይዞ ይሄዳል። ያኛ የዛሬ ቀን ደግሞ ሀዲስ ይጀምራል። ሌላ ቀን ደግሞ ሙስሊሞቹ ከአህባሾች ጋር ይቆማል። ዋዶ ነው እንትና የሌለው ማለት እኮ ነው። አቋም የሌለው ቶርቶራ ምንም የማያገባ ማለት እኮ ነው። ባክ ዝም በል እና ወጀድና አባና የሚለው ነው خلاص ብዙ እሺ የለው يزيد بالطاعة هذا من تمام التعريف نعم أن الإيمان يزيد بالطاعة وإيمان الأنبياء وهذا وإيمان الأنبياء أيوة لا ينقص واضح ነው አንዳንድ ዑለማዎቹ ደግሞ ከበሻር ናቸው ይላሉ واضح ነው ግን ዑለማዎቹ ግን ኢማኑ አንቢያ ላይንቁስ ይላሉ وهذا القول هو الراجح የመላእክቶቹ ደግሞ لا يزيد ولا ينقص واضح ነው لا يزيد ولا ينقص يلا الشيم بما في التعريف الأول تنش انت لبتش يلا أذكروا من أنت يبقى قال وصدقني له وهذا صريح في القرآن إيه القرآن وسط واضح نو واضح نو إفا نو قلت نو صريح مالت قلت نو إفا نو واضح نو بيان نو إظهار نو كذي بلا من نار ምናረግ? እሺ وهذه ويزيد الله الذين اهتدوا هدى ቀና መንገድ ደግሞ ለያዙ ሰዎች ደግሞ አላህ ይጨምርላቸዋል። ሁደን ማለት ኢስቲቃመተን በሎ ኢስቲቃመተን በሎ ሁደን ማለት ኢስቲቃማ። አያው ማን ነው የሚያስተምረው? እና አርሰልናከ ቢልሐቂ በሺር ወነዚራ ቢልሐቅ ማለት ቢልመነጅ ሰሂህ ነው። እም እኔ ውዱ የለኝም አንተ ኮቱ ሙጫ ቢሻን ናፊ ድሜ ቢሻን እዚህ ጋር ግን የለም ከውጭ ነው ሜ ቢሻን ሰው ናፍቅ ሜ እም ጠይብ እሺ ሽማግሌ ነን وَإِذَا عليهم آياتنا ውዱ መያዝ አልቻልንም زادتهم إيمانا ወጣት እኮ ነው አሁን የሱብሂን ውዱ ደግሞ ሳያበላሽ ደግሞ በመግሪብ የሚሰግድበት ወጣት ነው እንጂ እንደ አቡ ፋጢማ እናንተማ አልደረሳችሁም። እሺ በል እሺ። ምን ድንች ያስበላሉ እንደ እናንተ እ ወላሂ ፈስማ ዛሽር ድንች የሚበላ ሰው ጥሩ ይሄ በቆሎ ዋግ ነው ሽምብራ እነዚህ ምናምን አዎ ጥሩ አይደለም። طيب እሺ አላህ ረህመት አድርግላችሁ እ ለኔም እሺ እ እ በቆጮ በበቆሎ ያደገ በቆጮ ያደገ ይሻላል። አይደለም እሺ እኔ ደግሞ አማ መሰረት ዱንያ ወን ስንት ነው ከይቻ طيب እሺ የላው وإذا تتلى ما شاء የኛ በነሱ ላይ የምትነበብ ከሆነ ዛደቱም ትጨምርላቸዋለች ምንድኑ ኢማናን አይ ኢማናን ቢረቢህም በለው ዚያተን አላ ዚያትም ወለዚነ ከፈሩ ሌላ ደግሞ በልባቸው ደግሞ ኒፋቅ አለባቸው ዛደቱም ርጅሰን ኢላ ረጅሲህም ኒፋቅም በኒፋቅ ላይ ትጨምራለች ወማቱ ወሁም ፋሲቁን እንደውም ማሞት ብቻም ሳይሆን ከኒፋቅ ጋር ነው የሚሞቱት ማለት እኮ የለም يزداد ኢማን መጨመሩ إيمانا لك ነው የምናገኘው ኢማን ደግሞ አላህ ይጨምርላቸዋል ማለት ከሆነ እሺ ላምኑት እሺ ይሁን ዋضح ነው بالطاعات ረመዳን ውስጥ ደግሞ ጣዓን የምንሰራ አላህ አድርገን ይህ አሚን በየቀን የሚባለው አይደለም እናንተ አሚን ማለት ለሙናሰባ ነው ያልነው ይሄ እኔ እንዳልኩ አሁን ማለት ያለባቸው አመኑ በሳምንት አስፈላጊ እኮ ነች መውዱ በየቀን አሚን አሚን በሰዓት የሚለው አይደለም። ይሄን ያኛ ቢድዓ እኮ ነው። እም ያለ አንድ ምክንያት አሚን አሚን ከነሱ ከነ እንደና ምን ኦርቶዶክሶች አንድ ነው። አሜን በልሽ ያላየም እኔ وينقص بالمعصية إذا ت... تو واضح إنه إذا كان هناك بارك الله لك أحسن الله إليك يا ولد ها برا درسا طيب ليلة ما شاء الله وحافظ حفظة القرآن الكريم ልጁ ቁርአን ያፈዘ ነው ማሻአላህ የላ እሺ ልጆች የሚያሰግዱበት ቦታ አጥተዋል ካገኛችሁ ውስጥ ይፈልጉልን የሚያሰግደው ሙጀውድ አለ እኛ ጋር ቦታ ካገኛችሁልን ፈልጉ እም ላለ በክታብ መግዣ የሆነላቸው ማለት እኮ ነው አሰግዱ እሺ እንደ ማስታወስ ነገር ነው እንጂ واضح ነው አይደለም። አይ ረመዳን ረመዳን ነው ረመዳን በልሽ አዳ ናም ናም አዎ እንቀጥል። ምንም ችግር እስከ መግሪብ ግን እስከ ምን እንዳስብ ነው እናስረክሙ ወላሂ አይደለም። እስከ መግሪብ የት ይዛው ትንሽ የተወሰነ ነገር ታውጡልኝ ታዲያ አባባሌ ይህን እያልኩ አይደለም እናንተ ተምኪን ይቆያል። አርተዋቱ አንድ አምስት ነው አውጥልኝ በሉ እሺ وينقص بالمعصية لأن الشيء الذي يزيد ينقص لأن الشيء ይሄ የሚጨምረው ነገር ደግሞ ይጎላል። አንዳንድ ጊዜ ይጎላል። በሐዲስ መጥቷል። ዝም ብሎ እያየው በልብ የማይ እንካር የማያደርገው የማይከለክለው ወዶ ዝም ብሏል። መንገድ ላይ ሀታ ኡክቱሁ ኦው እናቱ ኦው ዘውጃ ደግሞ ከሰው ጋር ከአጅነቢ ጋር እያወረች እያለው ቀጥሎ እኔ ደግሞ የኔ ሀጃ ይዘኛል እስቲ ይላል ወይም ታውቁ ወይም ደግሞ ሌላ ሰው ሲያናግረው ቤት አየውና ሰላም እንደኔ ነው ሰላማችሁ ማሻአላ ዛሬ እኔ ቤት እንደመጣ እንደው ምናምን ቀጥሉ በቃ ሪሳችሁን አቋረጥኩ ማለት ምናምን ይላል። ቤት ለምን ገባ? አፉ ግን ፈርቷል። ያ ዘንብላ ወዘ ነው እንጂ አፉ ፈርቷል። በል እሺ በቀል የማይጠራው ليس ወራ ذلك من الإيمان حبة እንደው ሰናፍጭ ያክል ወይም ደግሞ የጎመን ፍሬ ያህል ደግሞ እሷን ምደርስም በልብ የለም ደግሞ إنكار የማያደርገው ጫት የሚቅመውን እያየው ባው ያስፈራል። አባቴና እናቴ የሚቅሙ ከሆነ ፈካን አዲ ካና ቀዲመን አባቴ تخزين ሲያደርግ ነበር፣ ይቅም ነበር ድሮ። ነገር ግን አላህ ከለከላቸው አሁን እንካር መቼም አላህ ነው። አልহামዱሊላህ በእኛ ቁጥር አለም አላህ ነው ከለከላቸው ግን እንካር ደግሞ አፈር ብላ እንደዚህ የኔ አባት አለ አንተ ሙንከር እየሰራ አለም አባዬ እንዴ ያረኩ ይሄ አብዲ አብዲ ያልኩ ወላሂ ከሙብተዲ አይደለም ይሄ ሙብተዲ አለ እሳቸው አባቴ እነዚህ ጫት የሚቀሙ ጥሩ ሰው ናቸው ና ወይም ልቦቻቸው እኔን ደግሞ ስላልቻለው እንጂ እቺ ነገር እንዴት ነው ልጅ ራሴን አልቻልኩም ይላሉ አንዳንዶቹ ደግሞ ጠሪቀዳ አይን የማያውቁ ዝም ብሎ ይሳደባሉ በል እሺ ግልጽ ነው ያ ይኸዋን ደላላ አነል ኢማን ብለው ከዚህ ሀዲስ ደግሞ ይህ ሀዲስ የሚያመላክተው አነል ኢማና የضዑፉ ለካ ኢማን ደግሞ አይዋ ይደክማል ይዳከማል አይዋ ሀታ ያሲላ እስከሚሆን ድረስ ሚትል ሀበትን እስከ ፍሬ ደግሞ አይዋ አልከርደልን የጎመን ፍሬ እስከሚሆን ድረስ ወይም የሰናፍጭ ታውቃላችሁ አይደል እንዴ ያክል እስከሚሆን ድረስ ለካ ይደክማል የሚል ከዚህ ሀዲስ እናገኛለን። ግልጽ ነው يا إخوان ግልጽ ነው እሺ ከዚህ ውጪ የለም። ደግሞ إنكار إنكار ከማድረግ ደግሞ شوف إنكار የሚያደርገው ሰው ዝም የሚለው ሰው ከዚህ ውጭ ደግሞ ምንም ኢማም የሚባል የለም። እሱ ከዚህ ውጪ شوف إنكار የማያደርገው ሰው ምንም የሚጠብቀው ነገር የለም። ኢማን ከሁን በኋላ ምንም የለም ማለት እኮ ነው ሹፍ ንቃብ ደግሞ የማታደርገው ሰው ደግሞ አድርግ የማይለው ሰው ደርሱን ደግሞ ሙሐደራን ተከተለ የማይለው ሰው ሙንከስ ሰራዊን ደግሞ ስለ ጀማ ተብልግ አው ጥሩ ናቸው የሚል ሰው ወይም የማይጠላቸው ማለት ነው። ምንም ከዚህ ውጭ ደግሞ ኢንካር የሚያደርገው ምንም ኢማን ሀበተ ከርደኒ ወይም ሰናፍጭ ያክል በልብ ውስጥ የለም። ግልጽ ነው እንዴ? ናም ጥሩ ነገር ነው ያስታውስከው። ሱሪ ደግሞ አሁን ዩኒቨርሲቲ ውስጥ ደግሞ ሙስሊሞች ልጆች አሉ። እዚህ ደግሞ በአንድ በኩል ማዘጋጃን እያገዙ ነው፣ መንገድ እየጠረጉ ነው የሚሄዱት። <laughs> በአንድ በኩል ሙተዓዲ ናቸው፣ በአንድ በኩል ሱናን ይኻልፋል። ዋድህ ነው። እነዚህን እያየው እንዴት ነው ይጨባበጣሉ። ከዛ በፊት ግን አስቀድሜ አንተ ሙስሊም ነው ለኩፋሮቹ አይደለም። ሀታ ለኩፋርም ደግሞ ነሲያ ማድረግ ይቻላል። ዋድህ ነው። ነገር ግን ዝም ብሎ ከሱ ጋር ይታሻያል ላ አቁል ለሁ ወላ ዩንክር አለይህ ወራአ ዛሊካ ኢንካር ስለማያደርገው ኢማኑ ደግሞ ተዳክመዋል ምንም ኢማን የለውም ማለት ነው ከሀዲሱ የምናገኘው እሺ أنه يخرج من النار وها جاء في الحديث وجاء في الحديث الصحيح ትክክለኛ ሐዲስ أنه يخرج من النار من كان في قلبه أدنى مثقال حبة مثقال ከአዛብ ይወጣል ለካ من خردل من من إيمان قالوا እ አቀል በለው أدنى ሁለት ጊዜ አይደለም ይሄ እዚህ ላይ ቶ ሰክማ እም አንዷን እንትን አድርገው የፊት ለፊት የፊት ለፊቷን የፊት ለፊቷን አስምርበት። አዎ ባለፈውም ብለናል ልጁ። እሺ ምትቃለ ምትቃል ማለት ቀድር በለው ልክ ልክ በለው ልክ የሰናፍጭ ያክልም ደግሞ በልቡ አቀል በለው እንዶ ትንሽ ምንም የለም ሰናፍጭ የምታክሉ ነገር ማለት እኮ ነው ኢዘን እዚህ ላይ ደግሞ አለዚነ ይ ጀበል አዕራፍ ታውቃላችሁ አለ ሐዋሳ ተራራ ነው እጃችሁን አውጡና ንገሩኝ ናም እሺ ጀበሉ አዕራፍ ምን ተራራ ነው ወለጋ ነው ስልጤ ነው ያለው እጃችሁን አውጡ ንገሩኝ እጃችሁን አውጡና አዕራፍ وعلى الأعراف رجال يعرفون የሚለው ቁርአን የስልጤ ተራ ነው ወይ ትግሬ ወይም ወሎ የትኛ ተራ ነው ያ ይኹዋን سبحان حي الله موت ተራራት جبل أعراف ማለት ተራራ እኮ ነው የት ሀገር ተራራ ነው እጅን አታወጣም እንደ እሱም ብሎ ነበረ ኑርም ብሎ ነበረ ተቆጥቼ ነው እሱን ደግሞ እጅ ያዝቆመ ጀነትና አዛም መካከል ያለው ተራራ ብሏል እሱም نعم إذن ይሄ ተራራው ليس في ሐዋሳ ولا في ትግራይ ولا في ኦሮሞ ይሄ ተራራ ዋዝ ነው። እየወጡ ደግሞ ይንሸራተታሉ። ማዕሲያ ያለባቸው አለዚነ እስተዋት ሐሰናቱም ማዕሰያትም መልካም ስራቸውና ወንጀላቸው ደግሞ እኩል የሆነችባቸው ሰዎች እኮ ነው። አንዴ ይወጣሉ ይረአይዋ ታማል ምንድን ነው ይሄ አማልጫቸው ይወድቃሉ ማለት እኮ ነው። ዋዝህ ነው። ኢዘን ይሄ አንዱ ይሄ ነው። ሌሎቹ ደግሞ ሰይአ ደግሞ ይበዛው በቀልባቸው ግን አቂዳ አላቸው ሰይአቸው ግን ወንጀሎቻቸው በዛው ለዛ ጀሃነም ገቡ ደግሞ በምን በቀልባቸው ግን ዋህዳንያ ያለው ምትቃለ እንደውም ሰናፍጭ ያክል እዮ ስላለባቸው ይወጣሉ ከጀሃነም ማለት እኮ ነው ኢዘን ሀውላ እንደዛ እኮ ነው አድና የምለው አቀል ነው ግልጽ ነው ግልጽ ነው መሰለኝ ኢማን አሞ በሁለቱም ሀዲስ ደግሞ ኢዳን መዳከሉን ያሳየው እስከሚሆን مثل حبة الخردل وقال تعالى هم للكفر يومئذ هم للكفر يومئذ أقرب منهم للإيمان ወደ ወደ ኩፍርና በዛን ሰዓት ደግሞ ይቀርባሉ ከኢማን ይልቅ ማለት እኮ ነው። ኢዘን ይሄ የሚያሳየው እኛ የምታሳየው ምንድን ነው? ኢማን የላቸውም በቀልባቸው ግን ደግሞ የመረነ ወይም የያዘ ምንድን ነው ኩፍር ነው እንጂ ግልጽ ነው እዚህ ላይ هم للكفر ወደ يومئذ ሁም ሀኡላ እነዚህ ደግሞ እነዚህ አ- ኩፋሩ መካ ማለት እኮ ነው ኩፋሩ መካ አሁን ለዚህን ደኸሉ ፊል እስላም አይዋ ወደ ኩፍር ይቀርባሉ በቅርብ ጊዜ ከኩፍር ስለመጡ ማለት እኮ ነው ኢማን ግን ይሄን ያህል የለባቸው ማለት እኮ ነው ኢማን ግልጽ ነው አልገባችሁም እንደውም ኢማኑን ናም ማ እንደው ኢማን ናም ኢማን ደካማ ኢማን አለባቸው ማለት እኮ ነው ናም ያው ብያለሁ እሺ ግልጽ ነው ይሆን ያልገባችሁ ማጠየቅ ነው እሺ ምን እሺ አመላከተለን ኢማን የድዕፉ ኢማን ለካ ይዳከማል አላ እነሳ ሀታ እነ ሳሂበው በለው ሰውየው ለካ ደግሞ ኢማን ይዳከማል ሰውየው ሄዶ ሄዶ ወደ ኩፍር እስከሚቀርብ ድረስ ማለት እኮ ነው ኢያዘን ብላ ጫት ይቅማል በሀገራችን ላይ ምሳሌ ያለው ነው የምናደርገው ወይም ከሴቶች ጋር ታሻል ኢያዘን ብላ አና እኔ ወጣት ነኝ አላገባውም ማዕሳ የለኝም የለብኝም እያለው عياذا بالله من الذي أذن لك يا أخي هذا معنى قوله وينقص حتى لا يبقى منه شيء وينقص بلو إذ كما يكرد ما تكون تني مقدار حبة خردل سنافك يأكل لما بريبوست مكرو اتشن يام دراسوا دمو شوف بلبو دمو إمام باينور يسنافك يأكل دمو بلبو كان لو السنة راسوا تقم عليك واضح نو تقم نعم في الجنة نعم ሱሪያ ውስጥ ያላቸው አሁን ደግሞ ሲጋራ የሚጠጡት ወላሂ አልዓዚም ይላሉ። ወላሂ አልዓዚም ወላሂ አልዓዚም ይላሉ። ነገር ግን ወላሂ አልዓዚም እያሉ ነው እንጂ ሙናፊቅ ናቸው፣ አይሰግዱም። ግን እችኛን የአላህ ዋዕዳንያ ያውቃሉ። ያለ እሱ ደግሞ እንዳይመለክ ያውቃሉ። አምልኮት ቦታም እንደሌለ ያውቃሉ። ላለ ሀውላ ምን ሀደ ስንፍ ሳይሆን አይቀርም። እሺ ካልቀራው ከልሙኸለዲነ ፊናር ምንም በልቡ ደግሞ ሰናፍጭ ያክል ከሌለው ጀሀነም ውስጥ ደሞ ዘውትራዊ ደሞ ከሚቆዩ ናቸው ኢያዘን ቢላ በለው እዛ ላይ አትልም ላ አቁሉ ኢያዘን ቢላ በለው <laughs> በልሽ አትሉም እንዴ ኢያዘን ቢላ የማትሉ ከሆነ ቁሉ ከኔ ጋር በሉ እሺ እኔ እናንተ እንደ ትሉ እንዴ? ተጅሪዱን ሳምንት ነው መንቀራ አላህ ካለ ረመዳን ውስጥ መቼም ለእናንተ ብዬ ነው እንጂ እስካሁን አስቀርቼ አላውቅም። የቀኑን ዛሬ ደግሞ በአማርኛ በጠዋት የሚቀራውን አቆመናል። የማታም ደግሞ ከተራ ማን ነው አምሙት ነው አቆም ነው የነ ሙህዲን የኦሮምኛም ደግሞ ያለፈው የዛሬ ነገ ሳምንት ነው የትናንት የጁማ ሳምንት ነው አቆም ነው። አልሐምዱሊላህ ሻሩል ቅራአቲ والمغفرة والرحمة والعبادة سلوني لأن أنت يا إن شاء الله قد له إن شاء الله الله قفل من بال الله نسلم يلم حديث ضعيف طولت حديث قال الحافظ ابن حجر لا يحتج به لازم بلو عما كونوا دعاء تلم نزام من أقول عقل الله سوى مستلا القوم أول راما لما من يوم لما يسلم أول رحمة أوسط مغفرة መግፊራ ወአክሩ ይትቂ ሚን ናር ይላል እነዚህ ምን አረብኛ አይችል ሐዲሱን አይችል ليس بحديث ነው وقال الشيخ الألباني رحمه الله ولا فهو منكر بلو አንዳንዶቹ እንትና ዝም ብሎ እኮ ነው ያሉ ያላየ ነው والله اعلم ونسبة العلم الى اسلم በሳምንቱ እይ ሳምንቱ ጀማ እንቀራለን ኢንሻአላህ እንቀራም ችላ ካላችሁ አሚራችሁ ማን ነው አባ ግናይበ አየቆም ነብዩ ሰለላሁ ዐለይሂ ወሰለም ያሉት እንካን ልታደርጉ ነው እናንተ ናይቡ ያስን ነው አይደል ናይቡ في ناحية الدعوة قسم الدعوة እሱ ነው በሩ በርቱ አላህ ያግዛችሁ እኔ እሺ ጨርሰናል